የበሰለ ታሪክ አለው። ጨዋ ነው፣ ጀግና ነው ሲባል ጥይት ስለሚተኩስ አስልም ጀግና የሚሆነው። ይገባኛል። በዚህ በኢትዮጵያ ያለው context ልም ያሲዝ ፓወርም ቢኖርም ራሱ አፈንዳ አፈንዳ እኔም እንደዛ ያደርገኛል አንዳንድ ጊዜ ወላለ ጌታ እኛና አራት ኪሎ ላይና እና አስመራ ላይ ባፈነዳው እስከዛ ደስ የሚሄድበት ጊዜ አለ። ስሜት ይገባኛል። ግን አንድ ነገር መገንዘብ ያለበት ምንድን ነው ያለ ነው። ስንቶቻችሁ እንዳነባችሁ አቅም አወት በተወሰነ ደረጃ አብሮት ሊሆን ይችላል ይሄ Art of the War የሚባለው ትልቅ ምስጢር የያዘ መጽሐፍ ነው። የምትችሉ ካላችሁ አንብቡት። ቁጥር የሚባል ነገር እንደማይሰራ እና የአንድ ተዋጊ ኃይል ምን ማሟላት እንዳለበት እና እንዴት አሸናፊ እንደሚሆን የሚሰነትን መጽሐፍ ነው እና? ከተጻፈም ረዘም ያለ ኤግዛም ስልሳ ሰባ ዓመት ይሆነዋል ከተጻፈም በድሮ ጊዜ ነው። አሁን ቴክኖሎጂ ሳይኖር ስለዚህ ሚሪንዳ ከኦሮሞ ካልወጣሽ መማረኩ አንዳንድ ያለው ምንድን ነው የሚሊየን ህዝብንም ህይወት ማትረፍ ይቻላል። አየሽ፣ እሱን ለማድረግ ሞራል ጠይቃ ልክ ነው። የደረሰው ዳሜጅ እና የደረሰው አደጋ የሚሰራው ግፍ ያው ትዕግስት ላይ ይችላል። ግን አንደኛ ሁልጊዜ የሞራል የበላይነት ይኖርሻል። ሁለተኛ ለሚመጣው ከኋላሽ ላለው ትውልድ እንደታዳጊው ስርዓት ነው የምታስተምሪው። ገባሽ? መገንባት ለምትፈልጊው ለወደፊቱ አንድ ማህበረሰብ ትልቅ advantage አለው። የሰው ልጅ ህግ ባይኖር ኖሮ ወይናችሁም ፓል ላይ መተን አናወራም። ፓል እንኳን ህግ አለው። ህግ ባይኖር ኖሮ እንጨራረስ አይችልም። ምን ምንደማመጥም አይመስለኝም። ህጉን ያስቀመጡት ምንድነው? በባውንስና ባን በማድረግ እሱም ብቻም አይደለም ባለቤት እንዲኖረውን በማድረግ ባህሪ የሰው ልጅ አውሬ ነው። አፍሪካን ውስጥ እንደ አፍሪካ ሰርተን ምንገባ ይመስልሻል? ማታ ማታ ነበር ኪሳችን የምንፈተሸው። እንደፈለጉ ከፈለጉ ባሪያ ከፈለጉ እየገደሉ ከፈለጉ እየዘረፉ ነበር የሚያኖሩ። አለ ነው ስንት ሻችሁ ሳውዝ አፍሪካ እንደኖራቸው ስለዚህ ምንድነው ነገሮችን ባላንስ አድርጎ መሄዱ ጥሩ ነው። ሁለተኛ ሚስጥር ነው። ምን እንደ የሰማሽን ያለሽው ከምትማርኪው የምታገኘው ሚስጥር ከገደልሽው በላይ ነው። ያ የሞተውማ ምንም ነገር አንደኛ በታሪክ ጀግና ሆኖ ሊቆይ ነው። ከነዛ መሀል ላይ ግን አንዱን ከማረክሽው ለምሳሌ አሁን አሜሪካኖቹ ሙርከኞቹ of course ብዙ ነገር የታወቀ ነገር ቢሆን ብዙ ኤርትራኖችን ቸው ሙርከኛ ሲሰሙ የማመን ዝንባሌ ያለው ከወያኔ ከሚሰሙ ወይ ደግሞ ከቲድ እየረገፍን ነው እያለቀ ነው ሲሉ ተሰሚነት አሁን የሚሰሩ ስራ ኢሳያስ አዟቸው አይሽ ግንዛቤ ነው የምትሰጪው። ብዙ ጊዜ information powerful ነው። ከመስ ነጮች ዓለምን የሚመሩት አንድ አሜሪካዊ ከእኔና አንቺ በላይ ስለ ኢትዮጵያ ያውቃል። ኖሪውን አቅምሽን information ስላላቸው ለዛ ጊዜ ስለሚያጠፉ ነው። ብዙ ጊዜ focus የሚያደርጉት እኛ ጋር ምላስ ላይ ነው። ሐሜት፣ ምላስ፣ ውሸት የወስተርኖች ትልቁ ሚስጥሩ ምንድን ነው? ወንጀለኛ ሆነሽ ይሰጡሻል። ለምን? ከአንቺ የሚማሩት ነገር አለ። ከወንጀለኛው በሱ ህግ የሚወጣው። አሜሪካኖች ወይ ወስተርኖች ለምንድን ነው ሴት ልጅን እንድትከበርና የህግ የበላይነት ወንዱ እንዲያከብር ሴት ላይ የተደረገው? ሴቶች ብዙ ፈተና ስላለፉ ነው። የነጭ ሴቶችም ቢሆኑ መስራት አይችሉም ነበረ። ቦስ ማድረግ አይችሉም። ይገረፋሉ፣ ይቆረጠጣሉ። ሳበታቸው ቢሆን ነው vote ማድረግ የጀመሩ ስራ ወጥተው የአሜሪካን ሴቶች ነጻ ያወጡት ማለት ይችላልሽ። almost ከጥቁሮች ጋር እኩል ነው። ለዛ ነው ህጉ ጠንከር ያለው። ድካማቸው በ single mom ያደጉ አሉ። ያለ አባት ስልጣን ሊወጡ ማለት ነው። ህግ የወጣው በዛ ነው እና አንቺ ከደብላሽው ሞታም እንኳን ሬሷ አለ ወይ ከደረሰው ዳቢ ስታዩ ከሚደረገው ብዙ ነገር እንድትመኝ ያደርግሻል፣ ግን አሸናፊ አያደርግሽም። አብረሽ ተከሳሽ ትሆኛለሽ ከነሱ ጋር ማለት ነው። ለወደፊት ተበድለሽም አብረሽ ነው የምትከሰሽው። revenge በብዙ መንገድ መወጣት ይቻላል። አንድ ኃይል ማጥፋት ከፈለግሽ ብዙ አይነት መንገዶች ናቸው ያለው። ነው ከፍሪጅ ላይ እኮ ነው ያወጣሁት። በረዶ ሆኖ ላይ ነው እውቀት ላይ አድርጌዋለሁ። ትንሽ ሞቅ ያለ ነው። እሺ እዚህ እንትን ዘርግ ላይ እኮ ነው ያለሁት። አንድ ታች ያለች ሚሪንዳ የምትባል ጉዞ እሰማለሁ እሰማለሁ። አሁን ካልሰማኝ እወጣለሁ። አለው ማለት ነው። okay አሁን ዛሬ ደግሞ አሪፍ ቢጃማ አድርገን ተመሳስ ተመሳስለሃል። አባዬ ሳንቲም አጠራቅመሃል ማለት ነው። እና አንቺኖ ምን ላይ ነበረ እንትን ማረገው እነሱ ማስፈርከክ የፈለጉት በማረድ በማቃጠል ሬፍ በማድረግ ስም በማጥፋት ነው። ገባሽ? ይሄ ደግሞ ምንድነው ከምድር ይመጣው ከኋላ ቀርነት ይመጣ አሳሰብ ነው፣ ካለመብሰል። ይሄ በጣም ኃይለኛ የሆነ ኃይል ነው። ይሄን የምታጠፊው በትምህርትና በኢኮኖሚ ነው። የሚማሩ እንዲማር ታደርጊዋለሽ፣ የማይማሩ እንዲስትሮይ ነው የምታደርጊው ሳትነፊው የሻዕቢያ ኃይል አሁን ገብቶ ትግራይ ላይ የሚሰራው አንደኛ ተደናግጦ ነው። ሻዕቢያ አቅም ስላለው አይደለም። ገባሽ አባባሌ? ደላላ ሆኖ ነው ታንካባይ። ስለዚህ የሚያቃጥለው የሚያወድሙ ያለው ከፍርሃት የተነሳ ነው። የሚሰራው የሚገነባው ጥሩ ልብ ላለው እና ጥሩ ጭንላት ላለው ለኤርትራኖቹ ጉዳት የለውም፣ አይጎዳቸውም። እና ኢሳያስ ግን በግልባጩ ነው የሚረዱስ። አንደኛ ይሄ አስመራ የሆነ የጥቁር ጣሊያን አይነት mentality አለ። ንቀቱ የሚመጣውም ከዛ ነው። ኢትዮጵያ የመናቅ አማራን ሀያ ለማኝ ማድረግ ኦሮሞን ማይረባ ማህበረሰብ በእንደዚህ ነው ኢትዮጵያንም አፍሪካን የሚያዩት። አንድ ኤርትራ የሆነ አስመራ ተወልዶ ያደገ ከአፍሪካ በላይነት ያለ መስሎ ደንበኛ የዚህ ከኮሎኒዝም ይሄ መንታሪ ምንድን በአካባቢ የሆነ መንታሪት ያለ ይሄ አቅም አለማወቅ ገባሽ? ብዙ ጊዜ አሽከር ጌታ መሆን ነው የሚፈልገው ነፃ ሲወጣ እንደዚህ አይነት አሳሳብ ለመምታት እኛ ኦፍ ኮርስ እንትኑን ጥናት አልተወሰነበትም። በእኛ በኩል ካልሽኝ ያው የሚመጥን ሁላ ነበር። አየሽ እሱን የሚያስተካክል miał jeszcze ከተረዳ ከስሜት ነጻ አሁን ስራው ተጀምሯል። መሬቱ ላይ መጀመሪያው ፎከስ መደረግ ያለበት ምንድን ነው? ትግራይ ውስጥ ማጆሪቲው ተረጋግቶ ሊሰራ አልቻለም። ጦርነቱ የሚያመጣው ራሱ ተጽዕኖ አለው። ይሄ አሁን ከየትኛውም አቅጣጫ የመጣው የጠላት ኃይል በሚሰበረው ሰብሮ ሚጠፋ በማጥፋት ከዛ መሬት ላይ ነጻ የትልቅ ስራ ነው። ስራው ተጀምሯል። ይህን ነው ስንጠብቅ የነበረው። ስራ ተጀምሯል። ለየት ያለ ነው ይሄ ከመከላከል ወደ ማፈግፈግ ከማፈግፈግ kind of መበታተን ከመበታተን አሁን reunion ተደርጎ በረንብ መሬት የነካ አወቃቀር ተሰርቶ ኔትወርኩ ተዘርግቶ በአጭር ጊዜ ኃይል ከተወሰነ ጊዜ በላይ መቆየት ስለሌለበት አደጋው ባደረ ቁጥር እየከፋ ስለሚሄድ መሬት ላይ ያለውን ኃይል ጠራርጎ ለማስወጣት ስራ ተጀምሯል። የኃይል አስተላለፉ በጣም ተለቃቅ ያለ በተረጋጋ መንፈስ ዋና ዋና የሚባሉት የዝም ብሎ እግረኛ ጠቅላላ የገባ አቅም አለው ማለት አይደለም። አንድ ሚሊዮን እግረኛ ሊገባ ዋጋ የለውም። እነሱን ሎጂስቲክ የሚያቀርብና እነሱን የሚመራው ዋና ዋናው ላይ እነሱን በማደን አሁን እንደተጀመረው ማለት ነው በማደን ጭንቅላቱን ዋናውን በመቁረጥ ነገሩን ለማሳጠር የሚቻልበት ስትራቴጂ ወጥቶ አልቋል። አሁን ስራ ተጀምሯል። በተወሰነ ደረጃ በአንዱ አብይ ተሳክሎት የነበረው ስልክ በማጥፋትና ከውጭና ከውስጥ ኃይል አሰባስቦ በዚህ በ human wave ነው የሚሉት ይሄ ሰው በማብዛት ቁጥር የተገኘው ነገር በማቃጠል እና ህዝቡን በማደራገጥ ለማስፈቀቅ የሚሄድበት የነበረው ስትራቴጂ እሱ አሁን ተሰብሯል። ላይመለስ ይሻላል። ይሄ ማሪፋል እንዲያባዩ እና አገጥሻ ግሪዳይ ምግብ እያቀረብን ነው friend ኤ እና ማመር ሁሉ ታሪክ አባዬ ወደ እንደዚህ እሰማለሁ። ነው የማወራው። ይርበኛል ብዙ እሰማለሁ። ሰላም ነው እናትዬ። ስለዚህ አዎ ረጋ የምንልበት ጊዜ ሰዓት ላይ ደርሰናል። በተቻለ መጠን በአጭር ጊዜ አብይ ኢሳያስም ለፍርድ የሚቀርቡበት በአጭር ጊዜ በየትኛውም አቅጣጫ የገባውን ኃይል ሰብሮ በመጣል ይሄ የሚቆይ ማለት ለአንድ ሺህ ዓመት ታሪክ የሚያስተምረን ምንድን ነው? ተራጋጊሞች ነው። ይደጋገማል። የሰላሳ ዓመት በየሀምሳ ዓመት በየመቶ ዓመት በየሀምሳ ዓመት በየአርባ ዓመት የሚደጋገም ነገር ነው እና ብዙ በጣም ብዙ ነው ያስከፈለው። በጣም አንድ ማህበረሰብ መቀጠል አይችልም እና በየሰላሳ ዓመት በየአርባ ዓመት ጦርነት እያካሄድ አደገኛ ነው በጣም ውስጥ ያለው ውጭ ያለው ሪማንድ ያደረገ ስለሆነ ነገሮችን መልሰን እንድናየውና ይሄ የደረሰውን መከራ የምናክምበት እያንዳንዱ ወንጀል የሰራው በሙዚየም መልክ ተቀምጦ በትምህርት የሚቀመጥ እና ካለው ኃይል ወደ መቶ ጥፍ የሚሆን ኃይል የሚደራጅበት ተነድፎ ስለሚሰራ ስራው ተጀምሯል። የምንፎክርበት ሰዓት ሳይሆን አሁን ነገሩን አጠናቀን ስለ ልማት የምናወራበት ጊዜ ረዥም ጊዜ አይመስለኝም። ተቃርቧል። የፈረሰው ጭንቅላት ነው የሚገነባው። የሰው ልጅ አሳሰው ሲሞት ነው ሞት የሚባለው። ሞራሉ እስካልተበረከተ ድረስ ሞራሉ እስካለውና ያለው resource በአግባቡ ተረድቶ ከነበረው አሁን 27 አመት 30 አመት ከነበረው ስህተቶች ተምረሽ ሁልጊዜ አይፍ እንደዛ የተጎዳሽ የተረከርሽ፣ የተጎዳሽ፣ የተማሽ፣ የጠረንሽ፣ እየወደሽ የተነሳሽ የምትቀይር እንትኑ ብዙ ብሔር አያስፈልግም። ወስተርኖቹ መቶ ዓመታቸው ነው ካደጉ እንደ ነጭ የተገዳደለ እንደ ነጭ የሚጠራላ እንደ ነጭ የተጨራረሰ የለም። ወስተርኖቹ ማለት ነው። ከዛ ትምህርት ወስደው ብዙ ነገር ሰርተዋል። ስለዚህ እኔ በዚህ ነው ማየው። አዎ ወንድ ቤላ አንተን ተክድኝ ልበራስ ሆነ የአንተን ምስማፋይ ስለዚህ አሁን ብዙ የሚጨፍርበት ሳይሆን ረጋ ብለን ስራው ተጀምሯል። ስለዚህ የቤተኛውን ኮረና ያለ ጠላት የሚሰበርበት ስለሆነ ፉከራው ለጎንደሮችም ተወላቸው እነሱ ሲኮኩሉ ለናሪ ስለዚህ የሰራው አደጋው ላይ አመጣ ማለት አይደለም፣ የጊዜ ጉዳይ ነው እና እንግዲህ ለበዛ ከተረዳሽን ጥሩ ነው። አሁን ፈጠር okay አቦል happy father's day መልካም ራት ግን ለመጀመሪያ ጊዜ ነው ወንድ ጓደኛ እራት ስትበላ የምትወደው አጎት መሆን አለበት። ማይገዘብ የማይገንዘብ የማይሰጥ በጋር በጋር እሺ እሺ ወይም ጥሩ ነው። ጥሩ አባባል ነው ግን ቅድም ያ የተናገርከው ትክክል ነው። ትርጉሜ ፖይንቷን መቷታል። እነዚህ የጀመሩት ምርጫቸውን ለማካሄድ ቢሳካላቸው ኑሮ ህዝቡን ማስጮህ ደመሰስ ናቸው ገደል ናቸው ምናምን ለማለት እና ምርጫውን ሞቅ ሞቅ አድርገው ወደ ምርጫ ለመሄድ አስበው የከፈቱት ጦርነት ነው። በቃ ህዝቡን ለማዋከብ በምርጫ ሰበር ዜናዎች አብዝተው ምናምን ህዝቡ ዝም ብሎ ፒፒ ፒፒ እንዲል በዛ ግርግር ሂሳብ ሙሉ ለሙሉ ተጠናቀቀ፣ አሸንትን ምናምን ለማጨብጨብ መሬንዳ እንደምትለው እልል በሉ፣ አጨብጭቡ፣ ወያኔ ጠፋ ምናምን ለማለት ያደረጉት ነበረ። ግን አልተሳካላቸውም። አንገታቸውን የሚያስደፋ ሆነ። የዚህ መቀየር ለነሱም ትልቅ damage አለው። በጣም ትልቅ ትልቅ ትልቅ damage እየተደረገ ያለው በኤርትራ በኩል የሚሰሙ ዜናዎች በሙሉ እዛ አካባቢ ያሉት ገጠሮች ከዛም አልፈ እስከ አስመራ ድረስ ቁስለኛ በመመላለስ ላይ ናቸው። ህዝቡ ወደዛ ሆስፒታል አካባቢ ዞር እንዳይ ምን እንዳይሆን በዛ ነው ያለ። አዲስ አበባ ትላንት ሰምተናል እንግዲህ አምቡላንስ ከኤርፖርት እንዴት እየተቀበለ መሆኑ ጫጫታ አምቡላንስ ብቻ ነው የሚሰማው። ይህን የወልዲያና የምናምን ስራ ያውጣው። ለዛውም ማምለት ከቻሉ ነው። ቆስለውም እንትን ከሆኑ ነው ሄዱ ነው እንጂ ሁሉም ቆስሎ እዛው ተረፍርፈዋል። ፍዳው ለእኛም ተርፎናል። እነሱን ፋሻ አድርጎ መጠምጠም እንግዲህ ለራሳቸው እኛን ለማጥፋት ብለው ያጠፉት መድኃኒት ለእነሱም ይተርፋል። እንግዲህ ማደንዘዣ ያለ ምን የለ ዝም ብለህ እንደ ጉራጌ ጫማ አይነት አሰፋፍ ነው የሚሰፉት። ልክ ጉራጌ ጫማ የምናሰፋው አለ በወስፌር እንደዛ ነው የሚሰፉት። ማደንዘዣ የለም። እኛን ለመጉዳት ብሎ ያጠፉት እነሱ ጋርም ደረሰ ማለት ነው። ጉራጌ የለም። በስውር እንዳይሰፋቸው ፊት ለፊት ነው የሚሰፉት። ዋናው ግን አለማቸው ለምርጫ ብለው ነው ያደረጉት። ግን አልተሳካላቸው። ሴንትራል ትግራይ ኃላፊዎቹ ደጀን ነው በሙሉ ደጀናቸው እዛ ነው ያለው ብለው በጣም ብዙ ደብድበዋል በ central ትግራይ። አሁን ግን central ትግራይ የነበረው ሙሉ ለሙሉ ተጠራርጎ ሄዷል፣ ወጥቷል። የሚመታውም ተመቶ የሚገደለውም ተገድሎ central ትግራይ እረፍት የምታገኝበት ጊዜ አጋጣሚውን አግኝታለች በልጆቿ። ቅድም አንድ በ private ጻፈልኝ ምናምን ያልሽው ምሪ እንዳየ already የሉም እዛ አካባቢ shrink ያደረገ በሙሉ ነው ያለው። አክሱም ብቻ አይደለም። አክሱም፣ አድዋ፣ ሽሬ፣ ተንቤን ይሄ ሁሉ እንትን ብለዋል። shrink አድርጓል። በሙሉ ተቀጥቅጧል። በሁሉም በኩል ነው እየተቀጠቀጠ ያለው። ተስፋ አልቆረጠም፣ ግን ወገቡ እየተሰበረ ነው። ያ ሁሉ ሰራዊት እንትን ይላል ማለት አይደለም። ሁሉም ተገድሎ ካለቀ በኋላ ወይም ሁሉም እጁን ሰጥቶ እንትን ካለ በኋላ ትግራይ ነጻ ትወጣለች ማለት አይደለም። ዋና ዋና ቦታዎች ወገቡ ከተሰበረ ሌላው አምልጦ ሸሽቶ ተበታትኖ ነው የሚወጣው። ጎንደር የሚታየው ጎንደር ይታያል። ሰመራ የሚታየው ሰመራ ይታያል። አስመራ የሚታየው አስመራ ይታያል። እንግዲህ ወታደር አያመልጥም አይባልም። በሁሉም በኩል የገቡ ስለሆኑ በሁሉም በኩል ተበታትነው ነው የሚያልቁት። እንዳይበታተኑ እንግዲህ TDF በጣም በብዙ ነው የወጣው። መንገድ ላይ የሚጠፉ በጣም ብዙ ናቸው። ደርግ ላይ ብዙም ጭካኔ ለምን ትግሉ በጣም ረጅም ጊዜ የወሰደና 17 እንትን ሲባል ስለነበረ ይሄ ግን ለየት የሚያደርገው ረጅም ጊዜ የሚሄድ ጦርነት አይደለም። time frame አለው። time frame ኡ ደግሞ ለሁላችንም ስለሆነ እኛ ለህዝባችን ስንል እነሱ ለ international ጫና የሚመጣባቸውን የሻቢያ ሰራዊት መውጣት ስላለበት ዓለም በሙሉ ስለጮኸ ሁሉም ቶሎ ለመጨረስ ነው የሚፈልገው። እንግዲህ ቶሎ ማለቅ ስላለበት ትግራይ ወጣት ሙሉ ለሙሉ በሚባለው መልኩ ወጥቷል። ስለዚህ እንደ ደርግ ጊዜ ሸሽተው የሚሰባሰቡበት መንገድ ተከፍቶላቸው የሚሸሹ አይመስለኝም። ቢሸሹ መንገድ ላይ ተቀርመው የሚያልቁ ይመስለኛል። ለምን አይለቃቸውም? እነዚህ ሰዎች ከወታደር ጋር ብቻ አይደለም የገጠሙት፣ ህዝብን ሊያጠፉ ነው የመጡት። ከወታደር ጋር የገጠመ ሰራዊት ቢሆን ኑሮ በወታደር ስትሸነፍ እና ስታሸነፍ ሁሌ ያለ ስለሆነ ይለቃል። መውጫ ያበጅልሃል እንድትሸሽ። already ካሸነፈ ከተሸነፈ ወታደር ጋር ትታገል። እነዚህ ግን ህዝብን ሲገሉ የቆዩ ናቸው። ያ ሁሉ ወጣት ደግሞ ምን አይቶ እንደወጣ እናውቀዋለን። እህቱ ስትደፈር አይቶ አባት እናቱ ሲገደሉ፣ ታናሹ ሲገደል፣ ታላቁ ሲገደል ራሱን ለመከላከል እና family ውን ለመከላከል የወጣ ኃይል ነው። ይቀርማቸዋል። እንደ ጉድ እንደ ጉድ ነው የሚቀርማቸው። የተማረከ ግን በቃ ተማረከ ነው። ምንም ልታደርገው አትችልም። እጁን የሰጠ በቃ ሳተላይቶች ደግሞ እንዳትረሷቸው። ቀይ መስቀል መጀመሪያ የጠየቀው እሱን ነው። እና ደግሞ ነበረ ስሙን ረሳሁት። አንድ interview ያደረገ ከመጀመሪያ የዛሬ አራት ወር ምናምን ማን ነበረ የሆነ ድርጅት ውስጥ የሚሰራ ሰላም ምናምን ምን ብለው ነው የጠየቁት? ምርኮኞች ምን እያደረጋችኋቸው ናቸው? ይችን ጥያቄ እና ለምንድን ያለው በቀይ መስቀል ወደ መጡበት እየመለስ ናቸው ይጠይቃሉ፣ ያያሉ። ደግሞ በወታደራዊ ኦቨስ ነው። አምስት ሺህ ሰራዊት የሚያልቅ ከሆነ ኦቬስ አንድ ሺህ በላይ ምርኮኛ ይኖርሃል። አንድ የእሱን ያህል ደግሞ እጁን የሚሰጥ ይኖራል፣ ተፈረካክሶ የሚሸሽም ይኖራል እና አንድ ሺ ሶስት መቶ ተማረከ ከተባለ ትሪፕል አድርጉት። የሞተው ወደ ስድስት ሺህ ሰባት ሺህ ተገሏል። ድል ስታደርግ እነዛ ሰባት ሺህ ለመግደል ደግሞ ምን ያህል ድካም አለ፣ ምን ያህል አንዳንድ ጊዜ ውትድርናን ካወቀው በጣም ባይገርማቸው ክላሹ ራሱ ይሞቃል፣ እጅህን ያቃጥለዋል። እንደዚህ አይነት ጦርነት ጊዜ የማይሰጥ ፋታ የማይሰጥ እንትን ስትል ክላሽ ሁሉ ወርወረህ ሌላ ክላሽ ነው የምትይዘው። ለምን በቃ እሳት ነው የሚሆነው፣ ያለ እረፍት ነው የምትተኩሰው። ይህን አብዳት የምታውቀው ይመስለኛል። ክላሽ ወርወረ፣ ሌላ አዲስ ክላሽ ቀይር፣ አንዱን እንትን አድርገ አንዱን እና ታፍ በጣም ከባድ ነው። ቢማረኩ ይሻላል። እጅን በሚያቃጥል ክላሽ ከእነሱን ከመግደል ተው እጁን ይስጥ ምናምን ብለህ ተወዋለህ። መጨረሻ ላይ ግን በዛ በሶስት ነው የሚባዛው usually አንድ ሺ ሶስት መቶ ምርኮኞች አሉ ከተባለ ሟቾቹ የነሱ triple ነው። ስለዚህ ወደ ስድስት ስምንት መቶ እና ሰባት ሺህ አፈር ሆነዋል ማለት ነው። ሰባት ሺህ ከሞተ ለአንድ ሺህ ሶስት መቶ አትጨነቅም ማለት ነው። ለዛ ነው እጃቸውን ሲሰጥ እነሱስ ቢሞቱ ምናምን የምንለው ሶስት እጥፍ የነሱ እዛ መሬት ላይ ረግፈዋል ማለት ነው። የሞቱ ግን አይነገሩም። ይሄ እኔ አልተቀበልኩትም። ከመጀመሪያ ያልተቀበልኩት ነገር መጀመሪያ ትግራይ Defense Force የተዘረገፉት በየመሬት ላይ ቢያሳየን ኖሮ ሌላው ሆ ብሎ አይገባም ነበር። እኔ በሱ አምናለሁ። ለምን እንደደበቀው አላውቅም። አለው ሁሉም ቪዲዮም ምን ግን አላሳዩንም። እኔ ምርኮኞች ለምን እንትን አልሆኑም ከማለት ይልቅ ሬሳ ቢለቅና ቢያሳያቸው ይሻል ነበር። ቡቀን የሆነ የኢትዮጵያ ሕዝብ ፈርቶ ዝም ይል ነበረ እላለሁ። ይህን ካልኩኝ ተመልሼ ልምጣ። የማይመች ቦታ ላይ ነኝ። ማይክ ፍሬ